ሐላል ይባላል። ሐለ ሐለለ ማለት ቢማዕና ቃለ ላኢላሃ ኢለላህ ማለት ነው። ሐለለ ተህሊል አሐለ ኢህላል ማለት ደግሞ ቢማዕና አሕረመል ሐጀ ማለት ነው። ሐጅን ኢሕራም አደረገ ማለት ነው። ስለዚህ አኢሻንም ለኢሕላል ሐጅ ሐጅን ስታሕርም ገላዋን እንድትታጠብ አዘዋታል። ወይሄ አኢሻ ሐኢድ ሐይደኛ እያለች ነው ገላዋን የታጠበችው። ሐይዷ ስላለቀ አይደለም። ያንኛው አህካም እንዳይቀላቀልባቸው ሀይድ ሲጠናቀቅ የሚደረግ እጥበትና በሀይድ ሰዓት የሚደረግ እጥበት ይለያያል። የሀጅ ስነ ስርዓት ጊዜ ያለ እጥበት በሀጅ ስነ ስርዓት ጊዜ ያለ እጥበት እንደ አንድ ስራ ነው፣ نسك ነው። ለሀጅ ስነ ስርዓት ደግሞ ምን አያስፈልግም? ከሀይድነት ንጹህ መሆን አያስፈልግም። ስለዚህ ሀይደኛ ምን ታደርጋለች ማለት ነው። ይሄ ራሱ ስራ ስለሆነ ትጀምረዋለች በሀይድ እያለች ግልጽ ነው። والحكمة حكمة في اغتسال الحائض هاي نفسنا والحكمة سبب في اغتسال الحائض والنفاس نفاس من الحائض يعني لمن يكتب بعد من يحصل بعد لمن لمن يكتب بعد يلي يعني بعد حكمة بتأيك لمن بعد استنال حائض في التناقض الشيء صادق نفاس في التناقض صادق بعد جسرة لأن سنة كتب على ليلة ونمت فيه سنة كتب مسجد لجسم كتب على ليلة جسم بعد جسرة ترى أبتي كتب على من تكمل ህክማው ምንድነው ቢባል ለኢህራም ተንዘይፍ ለጽዳት ነው። በቃ ሌላ ህክማ ያለው ለኢህራም ለኢህራም ይታጠቡ የተባለው አተንዘይፍ ህክማው ተንዘይፍ ነው፣ ጽዳት ነው። ወቀጥ ራኢሃ ሽታን ጠረንን ማስወገድ ነው። አልከሪሃ አስቀያሚ የሆነን ጠረን ለማስወገድ ነው። ለደፍዕ አዛሃ የሷ አዛ እንዲወገድ ነው። አንና ሰዎች ላይ አዛ እንዳትሆን አዛዋን ለማስወገድ ነው። እንደ ኢጅቲማዕህም ሲሰበሰቡ በህብረት ስለሚንቀሳቀሱ ወተክፊፍ ነጃሳ ነጃሳውንም ለማቅለል ነው። ደሙ ነጃሳ ነው አይደለም? ሁለት ደሞች ነጃሳ ናቸው። ምን ምን ነበሩ? ምንና ምንድን ናቸው? እ ትኩስ ደም ቀዝቃዛ ደም ትኩስ ደም ማለት ነው። ሲታረድ ደም መስፎ ንስር አይነጅትም አይነጅትም ነስር ሁለት ደሞች ናቸው። ደመል ሐጅ ደመል ኒፋስ እንዳንድ ነው የሚቆጠሩት። ከዛ ምን ደመል ነፍስ ማለት ነው። አዲስ ትኩስ ታርዶ የሚረጨው ደም አለ አይደል? እሱ ነጃሳ ነው የሚከተላል። ነጃሳ ነው ደመል ነፍስ ማለት ነው። ደመል ነፍስ እሱ ነጃሳ ነው። ነስር ነጃሳ አይደለም። እንደ ፉቃሃ ግን ይነጅሳል ነው የሚለው። ነስር ራሱ ይነጅሳል መታጠብ አለበት። ውዱ ይፈታል የሚሉም አሉ። ሩዓት ውዱ ይፈታል የሚሉም አሉ። አይፈታም ውዱ አይፈታም መልሐደስ ضعيف ነው ነጃሳም ነው ወልሕክመቱ ሕክማው ጥበቡ ኢግቲሳል ልሓኢድ አንድ ሀይደኛ ስታጠብ ወልኒፋስ ንፋሰኛ ስታጠብ ማለት በኒፋስ እያለች በሀይድ እያለች ምንነትም ትታጠበዋለች እንዳል ለልሕራም ለሕራም ትታጠብ ያሉበት ነብዩ ምክንያቱ ምንድን ነው? አተንዚፍ ለጽዳት ነው፣ ንጽህና እንዲኖር የቅጥ ራይሃ ሽታዋን እንድታስወግድ ነው። ቀጥ ማለት መቁረጥ፣ አራይሃ ሽታ፣ አልከሪሃ አስቀያሚ የሆነን ሽታ ለማስወገድ ነው። የደፊ አዛሃ አዛዋንም ለመከላከል ነው። አኒናት ከሰዎች ላይ ያለውን አዛዋን አዛው ምንድን ነው? ያው ራሱ ሽታው ነው አዛን የሚያደርገው ሰዎች ያንን ለማስወገድ ለመከላከል እንደ ኢጅማዕህም ሲሰባሰቡ ወተፍሲስ ነጃሳ ነጃሳውንም ለማቅለል ነው ወይን አሳበሁም አልሐይዱ አው ንፋሱ ንፋሳ ወይንም ሐይድ ቢያጋጥም ወሁማ ሁለቱም ሴቶች ሙሕሪመታኒ ኢህራም አድርገው ኢህራም ከማድረግ በፊት ቢፈጠር ነው አይደል ያየነው ኢህራም ከማድረጓ በፊት ሐይድ ቢጀምራት ወይ ንፋሳ ቢጀምራት እንደ አስማ ቢንት ዑመይስና እንደ አኢሻ ማለት ነው ኦ ኢህራም አድርጉ ችግር የለም ገላችን ታጥባችሁ ኢህራም አድርጉ ይባላል። እሺ ወይን አሳበሁማል ሀይዱ ሀይድ ቢያጋጥማቸው أو النفاس ወይ ንፋሳ ቢያጋጥማቸው وهما እነዚህ ሁለት ሴቶች ሙህሪመታኒ ሁለቱም በኢህራም ላይ እያሉ لم يؤثر ምንም ተጽዕኖ የለውም على إحرامهما በኢህራማቸው ላይ ተጽዕኖ የለውም። ከኢህራማቸው በፊት የነበረው ተጽዕኖ ከሌለው ውስጥ ላይ ያለው እንደ ተጽዕኖ ይኖረዋል። فتبقيان ይቀጥላሉ። محرمتين አጃቸውን እንዳህረሙ ይቀጥላሉ። ባኒ ይርቃሉ ሁለቱም ሴቶች ማና ማን ናቸው? ንፋሰኛዋና ሀይደኛዋ ማለት ነው። فتبقيان ይቀጥላሉ። محرمتين ሐጃቸውን ኢህራም እንዳደረጉ በዛው ይቀጥላሉ። ምንም ያቋርጡት ነገር ይሆነ ኦ ሐጅ መጣ ፈረሰ አይባልም። ሶላት ውስጥ ሀይድ ቢመጣ ትቀጥላለች፣ ሶላቷን ትጨርሳለች፣ ትታው ነው የምትሄደው። ሶላት ውስጥ ቢመጣ ጾም ውስጥ እያለች ሀይድ ቢመጣ ምን ታደርጋለች? ትመገባለች። ሀጅ ውስጥ ሀይድ ቢመጣባት ምን ታደርጋለች? ዝም ብላ ትቀጥላለች፣ አይቀጥልም ማለት وتجتنبان መራቅ አለባቸው። መሕዙራተል ኢሕራም የኢሕራምን መሕዙራት ክልክል ነገሮችን መቆጠብ አለባቸው። ሽቱን የመሳሰለ ትርቃለች፣ ጋብቻን የመሳሰለ ትርቃለች። መሕዙራተል ሐጅት ማለት ነው። የለም በሐጅ ስራ ውስጥ የተከለከሉ ነገሮችን ያው ሙህሪም ናት ማለት ነው። አጭሩ ወተጅተኒባኒ መሕዙራተል ሐጅ አይ መሐረመተል ሐጅ ሐጅ ውስጥ ሐራም የሆኑ ነገሮች ትቆጠባለች ማለት ሙህሪም ናት ማለት ነው። አይዱ ስለመጣ ተቋርጦባታል ማለት አይደለም። ወላ ተጡፋኒ ቢልበይት በይቱላህን ግን አይጠውፍም حتى تطهرا እስከሚጸዱ من الحيض أو النفاس ከኒፋሰውና ከሐይድ እስከሚጸዱ وتغتسلا منهما እና ገላቸውን ሳይታጠቡ የኢህራም ሌላ ፍጥነት አለ አይደል? ራሱ በኒፋሳ በሐጅ ነው። እንደገና ደግሞ ካዕባን ለመጠወፍ ከሐጇ ከሐይዷ ስትጠራና ከኒፋሳ ስትጠራ ምን ያስፈልጋል? ሌላ ፍጥነት ያስፈልጋል። ጀናባዋን የምታስወግድበት ማለት ነው። የነበረን መርከስ ለማስወገድ ሐደቱን የግድ ገላ ስጥበት ያስፈልጋል። ከዛም በኋላ ነው ካዕባን የምትጠውፈው። ወላ ተጡፋን አይጠውፍም ሄደኛዋን ይፈጽም ልበይት በይቱላህ ሐታ ተጡራ እስከሚቀዱ ምን አልሐይድ ካል አሁን ንፋስ ወይ ከኒፋሳ ወተግተሲላ ሚንሁማ እንደገና ጠርተው ደግሞ ገላቸውን እስከሚታጠቡ ድረስ አይቻልም። እንደዚህ ነው ማለት ነው። ወእንጃአ ቢመጣባት አንድ ሴት የውመ አረፋ የአረፋ ቀን ዘጠነኛው ቀን ቢደርስባት ወለም ተጥሁራ ሳይጸዱ ንፋሰኛዋም አልጸዳችም፣ ሀይደኛዋም አልጸዳችም። ምን ደረሰ? ዘጠነኛው ቀን መጣ። يعرف حكر مالك عرف حكر إذا قال إنه بذل حجة يقوم الدفقان ومت ولم تطهر على الأرض وكانتها نبره للسلسكوس قد أحرمتها أحرم ونبر بالعمرة بعمرة أحرم ونبر في عيني بتمتع أحرم ونبر النبل بها بذل سبع عمرة إلى الحج استحج درس أحرم ونبر فإنهما للسلسكوس تحرماني تحرماني بالحج حجاتهم إهرامات الجو وتدخلانها للعمرة عمرة وتأسكبتها ወፍስቲሃኒ ይሆናሉ قارنتين ሁለቱም ቃሪናዎች ይሆናሉ። ይሄ ስለማይገባችሁ ዝም ብዬ ባየር ላይ ተመስ ሁሉ ካልቀራችሁም አልደረሳችሁበትም። ደርሳችኋል። ገና ነው አይደል? ኢራንና ተመቶ የሚባል ስነ ስርዓት አለ። ሀጅ ስነ ስርዓት ተከታተሉ። ኢራንና ምን የሚባል አለ? የሚባል አለ። ዑለማዎች አራት ያደርጉታል። ኢፍራድ የሚባል አለ። ምንም ብቻው ሐጅን ብቻው። ቂራን የሚባል አለ። ሐጅና ዑምራን አንድ ላይ አጣምሩ። ተመትዑ የሚባል አለ። ሐጅና ዑምራን መካከል ላይ ከፍሉ። ኢጥላቅ የሚባል አለ። ዝም ብሎ ዑምራን ሐጅን ሳይባል አራት ያደርጉታል፣ ወደ ሶስት ያመጡታል። ሐጅ ኢፍራድ ነጠላ ሐጅ ብቻ ብሎ ቂራን ሐጅና ዑምራን አንድ ላይ አጣምሩ። የሁለቱም ስራ ለየብቻ ነው የሚሰራው። ይህ ልዩነት የለውም። ተመቱዕ መካከል ላይ ክስተት ኑሮ ሐጅና ዑምራ መካከል እሺ ተመቱዕ ነው ተመቱዕ ማለት መጀመሪያ ስንሄድ ወደ ሐጅ ስንሄድ ሐጅና ዑምራ አስበን ነው አይደል የምንሄደው በሐጅ ጊዜ ነው የምንሄደው ሐጅ አስበን ነው አይደል መጀመሪያ ግን ዑምራን ነው እንትን የምናደርገው ዑምራን ኢለል ሐጅ ብለን ኢህራም እናደርጋለን ለበይክ اللهم ለበይክ አተመቱዕ አው አልዑምራ ኢለል ሐጅ ዑምራ እስከ ሐጅ ድረስ እንላለን ስንሄድ ማለት ነው እቺን ኢህራም አድርገን መካ እንደርሳለን መካ ስንደርስ እቃችንን ሆቴል ካስቀመጥን በኋላ የት እንሄዳለን? ሐውራችንን ወስደን የት እንገባለን? መካ መስጊድ እንገባለን። ሰባት ጊዜ ካዕባን እንጠውፈዋለን። ተግባባናል? ሰባት ጊዜ ካዕባን ከጠወፍን በኋላ ምን እናደርጋለን? ረካዓትን ሰግደን ሳዕይ በይነ ሶፋ ወልመርዋ በዛው እንሮጣለን። እዛው ሳዕይ በይነ ሶፋ ወልመርዋ በሁለቱ ተራሮች መካከል እንሮጣለን፣ እንመላለሳለን ማለት ሰባት ጊዜ ጠዋት አደረግን፣ ሳዕይ አደረግን አይደል? ሳዕይ ማንኛው ነው? በይነ ሶፋ ወል የሚደረገው ጉዞ ሰዓይ ይባላል። በካዕባ የሚዞረው ዙረት ደግሞ ምን ይባላል? ጠዋፍ ይባላል። ጠዋፉን አድርገን እንሄድና በሶፋና በመርዋ መካከል ሰባት ጊዜ እንመላለሳለን። ጠዋፉን ሰባት ጊዜ ነው፣ ሁለት ሰራ። ከዛ ፀጉራችን እናሳጥራለን። ፀጉራችን ወይ ይቀነሳል ወይ ይላጫል። ምንን ጨረስን ማለት ነው? የኡምራ ስራ ይቺ ብቻ ናት፣ ሌላ የለም። ጣጣ የለበትም ኡምራ ይሄ። ከዛም በኋላ ምን እናደርጋለን? አለቀ ማለት ነው። አጠናቀቅን፣ ጨረስን። ከዚህ በኋላ ዘጠነኛው ቀን እስከሚደርስ ወይንም ስምንተኛው ቀን እስከሚደርስ ድረስ በነፃነት እንንቀሳቀሳለን። የአካባቢ ልብስ መልበስ እንችላለን። ተፈታን ማለት ነው። ዑምራ ሰርተን እስከ ሐጅ ድረስ ክፍተት አለ እዚህ መካከል። ግንኙነት ማድረግ እንችላለን። ሽቱ መጠቀም እንችላለን። የአካባቢ ልብስ ጃኬት፣ ጀልቢያ፣ ሱሪ መልበስ እንችላለን። ይህ ሁሉ በሐጅ ምክንያት ክልክል የሆነ ነገር ሁሉ ይበቃልን። ጋብቻም እንችላለን። ተግባባን አይደል? ልክ ስምንተኛው ቀን ሲደርስ ዛሬ ሚና እናድራለን ብሎ ኢማሙ ኹጥባ ያደርጋል። እዚህ ቦታ በቃ ምን አህርመን እንነሳለን ማለት ነው። አድ ሐጃችንን እናህርምና ወደ ሚና በስምንተኛው ቀን ዙሁር ላይ እንሄዳለን። ዘጠነኛው ቀን ውቁፈል አረፋ እናደርጋለን። አስረኝ በዘጠነኛው ማታ ሙዝደሊፋ እናደርጋለን። በአስረኛው ሚና ላይ መጥተን ዒዳችንን እንሰግዳለን። እዛ ላይ ሶስቱን ቢተኖች ተራሮች እንወረውራለን። ጠዋፈል ኢፋዳ መጥተን መካን ጠውፋለን። አሁን የምንጠውፈው ጠዋፍና የምናደርገው ሳይ የማን ነው? የኡምራ ነው የሐጅ ነው የሐጅ ነው። ይሄ ተመትዕ ይባላል። ተመትዕ ማለት ትርጉሙ ተመትዕ ማለት መጠቀም ማለት ነው። ምንን መጠቀም? በኡምራና በሐጅ መካከል ክፍተት ተጠቅሞ ራስን ማዝናናት ማለት ነው። ይሄ ተመትዕ ነው። ቂራኑን ስነግራችሁ ደግሞ ተመትዕ ይገባችኋል። ቂራን ማለት ነብዩ ያደረጉት ነው። ቂራን ማለት አሁንም እንደዚሁ እንሄዳለን። ከሄድን በኋላ እቃችን ሆቴል ካስቀመጥን በኋላ ምን እናደርጋለን? ሰባት ጊዜ ጠዋትን እንጠውፋለን። ማንን? ካዕባውን ከዛ ሳይ እናደርጋለን በይነ ሶፋ ወልመርዋ ገባችሁ አይደል እንደተመጡ ማለት ነው እግራችን እናሳጥራለን አናሳጥርም እንቆጠባለን ለምን የኡምራው ስነ ስርዓት ሙሉውን አይጠናቀቅም እንቆጠብና እንተዋለን ኡምራ ጨርሰናል አላለቀም እስከ ሐጅ ድረስ ዝም ብለን እንጠብቃለን ማግባትም ሐራም ነው ግንኙነትም ሐራም ነው ሽቱም በእኛ ላይ ሐራም ነው የአካባቢ ልብስ ከኢህራም ልብስ ውስጥ ያለ ልብስ ሁሉ ሐራም ነው እስከ መቼ ድረስ ሀጁን እስከሚመጣ ድረስ ልክ በስምንተኛው ቀን ድረስ እንደተቆጠብን እንቆያለን። እንደተቆጠብ ልዩነቱ ገባችኋል? ተመቱዕና ቂራ በዛው በስምንተኛው ምን ምን ብለን እንሄዳለን? በዛው ሀጁን ስነ ስርዓቱን እንጨርሳለን። ዘጠነኛው ስምንተኛውን ሚና እናድራለን። ዘጠነኛውን የት እንውላለን? አረፋ እንውላለን። ዘጠነኛው ማታ የት እናድራለን? ሙዝደሊፋ ድንጋዮችን ለቅመን የት እንመጣለን? ሚና በአስረኛው ኢዳችን እንሰግድና ዘመራትን እንወረወራለን። በአስረኛው መጥተን ደግሞ ጠዋፍ እናደርጋለን። ይሄ የአሁኑ ጠዋፍና የአሁኑ ሳይ ደግሞ የማን ነው? የሐጅ ነው። የኡምራው መጀመሪያ እንደገባን አድርገናል። እንግዳ ነው። ሐጅና ኡምራው የተያያዘ ነው አይደል? በመካከል ላይ ምንም ክፍተት የለም። አልገባችሁም እንዴ? ክፍተት የለም እኮ ኡምራውን አድርገን እስከ ሐጅ ድረስ እዚህ መካከል ላይ የአካባቢ ልብስ ተጠቅመናል አልተጠቀምንም። ሽቱ ተጠቅመናል አልተጠቀምንም። ጋብቻ ይበቃል አይበቃም ነበር። ለምን ሙህሪ ሞትን ሙህሪምነታችን ይቀጥላል። ይሄ ቂራን ይባላል። ቂራን ይባላል። አልገባችሁ? ቅራኑ ከገባችሁ ማን ይገባችኋል? ተመስዑ ይገባል። እሺ ተመስዑ ማለት ምን ማለት ነው? ዑምራና ሀጅ ስራ መካከል የሆነ ረፍት መውሰድ ማለት ነው። ከኢህራምነት መውጣት ማለት ነው። የአካባቢ ልብስ መልበስ፣ ሽቱን መጠቀም፣ ጋብቻም፣ ግንኙነት ከሚስት ጋር ማድረግ ይሄ ይሄ ይበቃል። በማንና በማን መካከል? በሀጁና ባጠናቀቅ ነው መካከል ይሄ ተመስዑ ይባላል። ሱሐቢዮች አድርገውታል። ሱሐቢዮች አድርገውታል። ነብዩ አለይሂ ሰላቱ ወሰላም ነብዩና እና አሊ የተወሰኑ ሰዎች ብቻ ናቸው ቂራን ያደረጉት። ተመቱዑን ነው ነብዩ ያዘዙት። ተመቱ አድርጉ አሏቸው። ኧረ አናደርግም ያ ሰው መቻ አደረጉ። እኔ ሀዲያ ይዣለሁኝ፣ ሀዲያ ይዣለሁ የምታረድ የምታረድ ካሳ ስላያችሁ እኔ ምንድነው የማደርገው? ቂራን ነው የማደርገው። ለው እስተድበርቱ መስተቅበልቱ አሁን ያሳለፍኩትን ወደፊት መቀየር ብችል ኖሮ ወደ ከፍተኛ እድሜ ብደርስ ኖሮ ተመቱዕ ነበር የሚያደርግ የማደርገው ብለው ነብዩ አለይሂ ሰላቱ ወሰላም የሷሃቦችን አእምሮ ጠገኑ። ተመቱዕ እንደርሶ ቂራን የምናደርገው ተመቱዕ አናደርግም ብለው ነበር። አልገባችሁም? ተመቱዕ ገብታችኋል። ስለዚህ ብዛት እኛ የምናደርገው አሁን ምንድነው? ነው? ለራሳችንም ለምሳሌ አየሩ በጣም ሞቃት ስለሆነ ከሚስት ጋር ሆኖ አንድ ሰው ላያስችለው ይችላል አይደል? ለሐጅ ላይ ያለ ቂራን ቢያደርግ ይሻለዋል፣ ተመቱዕ ቢያደርግ ይሻለዋል። የቱ ይሻላል? ተመቶ ሊያደርግ ይሻለዋል። ተመቶ ሊያደርግ ይሻለዋል። ለምን ተመቶ ማለት የኡምራን ስራ ከጨረሰ በኋላ ሀጅ ስነ ስርዓት ድረስ ክፍተት መፍጠር ማለት ነው። እዚህ መካከል ላይ ረፍት መውሰድ ማለት ነው። break ማለት ነው። break ማለት ነው። ልክ ስምንተኛው ቀን ላይ ኢህራም አድርጎ እንደገና ይጀምራል ሀጅ። break መውሰድ ማለት ነው። ኢህራም ማለት ደግሞ መቀጠል ማለት ነው። ግን ኡምራውንም የሚሰራዋል ለብቻው፣ ሀጁንም የሚሰራዋል ለብቻው። ኢፍራድ ማለት ደግሞ ሀጁን ይሰራል እዚሁ ሀጅ ውስጥ ምን አለ? ኡምራው አለ አንድ ጠዋፍ ራሱ ጠዋፍ አንድ ጠዋፍ ስለ ዑምራም ይሆናል ስለ ሐጅም ይሆናል። ይሄ የአይሻ ነው። ነገ እንቀራለን። وبالله التوفيق። السلام عليكم